ወምን ለዚነ ቃሉ ኢና ነሳራ አኸዝና ሚሳቀሁም ከነሳራዎችም ውስጥ በአላህ ተውሂድ በኢማን በሙሐመድ ነቢይነት እንዲቆሙ ቃል ኪዳን አስገብተናቸውም ነበር። የሁዳዎችን ብቻም አይደለም ይላሉ አላሁ ስብሓነሁ ተዓላ። እነሱም ፈነሱ ሀዘን ሚማ ዙኪሩ ቢህ በእንጂል ላይ የተነገራቸውን ስለ ኢማን በአንቢያዎች በርሱሎች ማመን በራሳቸው ረሱል ኢሳ ጌታ ነህ ማለት ሳይሆን ነቢይ ነህ ብሎ ማመን እና በአንተም ነቢይነት ጭምር ካተመን ነቢይ መሆነንም ጭምር እንዲያምኑ የሰጠናቸውን ድርሻ የረሱና የተዘናጉ ናቸው አለ። ሆኖም ፈአግረይና በይነሁም ልአዳወተ ወልበግዳአ ኢላ የውም ልቅያማ ነሳራዎችን በእንደዚህ አይነት ለአልባሌ ባህሪያቸው ኢሳን ረብነ እስከ ማለት ከመድረሳቸው ኻሊቅ ነው ብለው እስከ ማለት ከመድረሳቸው ፈአግረይና በይንሁሙል አዳዋ አልቀይና ማለት ነው። አስገብተንባቸዋል እርስ በርስ ጠላት ጠላት እንዲሆኑ ጠላትነትን ውስጥ ላይ ሰክስገንባቸዋል ማለት ነው። ነሳራን ብታይ ሺህ ቦታ ተከፋፍሏል። ሺህ ቦታ አንዱ ለአንዱ አድውና አንዱ ለአንዱ ጥል ሲፈጠር አንዱ ተመዞ ዲን ፈጥር ሰራለሁ ይላል እያለ ስትቆጥረው ከሚአት አልፍ ያን ኡሉፍ ምድር ላይ ስንት አይነት ምንጩ ግን ነሳራ ነው። ያኮረፈ ሁሉ ይመዘዝና ከውስጡ ዲን ሰራሉ ይላል። ጠላትነትን ውስጥ በውስጥ በደንብ አድርገን ሰግስገንባቸዋል አለ አላህ ሱብሓነሁ ወተዓላ። ለዛውም إلى يوم القيامة አለ ለአንድ አመት ለሁለት አመት እስከ ተወሰነ ጊዜ ገደብ ሳይሆን እስከ ቅያማ ድረስ አለ። ሲስማሙ አታያቸውም። ከራሳቸው ማጃ አልፉም። يا محمد ዝም በል አትዘን ኢነማ ዩሪዱ ላሁ አን ዩአዚበሁም ቢሃ ፊል ሐያት ዱንያ ወተዘሀቀ አንፉሱሁም ወሁም ካፊሩን ይላል። وسوف ينبئهم الله بما كانوا يصنعون። ይሄን አልባሌ ባህሪ ኢሳን እስከ ረብነት ያደረሰውን የየሁዳዎችንም ቃል ላይ አለመቆም የእነሱንም ቅጥፈት ጭምር ያሳያቸዋል። የሰሩትን ስራ ተግባር ቅያማ ማለታ። ዋጋና ምንዳቸውንም ይሰጣቸዋል ይላል። ያ አህለል ኪታብ አለ አላህ ሱብሓነሁ ወተዓላ። እናንተ አህለል ኪታቦች ይላል በዚህ ቁርአን አያ። አህለል ኪታብ ማለት ይሁዳና ነሳራ ማለት ነው። ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲራን ሚማ ኩንቱም ትኽፉነ ሚነል ኪታብ። እኛ ረሱልን ልከናል ሙሐመድን የመጨረሻና ኻተመን ነቢይ አድርገን በአብዛኛው እናንተ በተውራት በእንጂል ያሉትን ሐቆች አድበስብሳችሁ ደብቃችሁ ታልፎ የነበረውን አጋልጦ የሚያወጣ ነቢይ ልከን የለ እንዴ? ለዛም ወያፉ አን ከሲር አብዛኛውን ደግሞ ሳይገልጸው የደበቃችሁትን ስንቱን እየዘለለ እየተወከኑ ለዛውም ይላል አላሁ ስብሓነ ወተዓላ ቀድ ጃአኩም ሚነላህ ኑሩን ወኪታቡን ሙቢን ሙሐመድ መጥቶላችኋል። ጨለማን የሚገፍ ኑር ይዞ ትልቅ የሆነ ኪታብ ቁርአንን ሐቅና ባጥል የሚለይ ያህዲ ብሂላሁ መን ይተባ ሪድዋነሁ ሱቡለ ሰላም አላህ ይመራል ወደ ቀጥተኛው መንገድ ሙሐመድ እሱ ይዞ በመጣው ቁርአን መን ይተባ ሪድዋነሁ ሱቡለ ሰላም የሰው ልጅ አስቀድሞ ወደ ትክክለኛው መንገድ ሊገባ ፍቃደኛ መሆን መቻል አለበት። ቁርአን ያለውን እከተላለሁ ቁርአንና ቁርአን መመሪያዬ ነው ብሎ አስቀድሞ ነፍስያውን ገድሎ ሸይጣንን ገድሎ አሸንፎ እከተላለሁ ብሎ አስቀድሞ ራሱን ዝግጁ ማድረግ አለበት። ለዚህ ነው ያህዲ ቢህላሁ መን ተበዐ ሪድዋነሁ ሱቡለ ሰላም አለ ቁርአን ወደ ሱብለት ሰላም የሚመራው ማንን ነው? እከተላለሁ ብሎ ራሱን ሊያዘጋጅ ሰው ብቻ ነው። በነፍስያና በሸይጣን አስቀድሞ ለተሸበሸበ ሰው ቁርአን ምንም አያደርግለትም፣ ዋጋም የለውም። ቁርአንን ወዳለሁ ሊል ይችላል። ኢማንና እስልምናን ወዳለሁ ሊል ይችላል። ቀፎው ብቻ ይሄን የሚል ይሆናል። ውስጡ በሙናፊቅነት የተመረዘ ይሆናል ማለት ነው። ለዚህ ነው ብዙ ቦታ ላይ ለቁርአን ሌላ ስም ሰጥተው ከቁርአን የሚዋጉ ሰዎች የሚዋጉት ይሄ ነው። ለምን አላሁ ስብሓነ ወተዓላ ወደ ሱቡለ ሰላም ሊመራ የሚችለው ማንን ነው? መን ተባ ሪድዋነሁ ሱቡለ ሰማላ ሱቡለ ሰላም ራሱ መጀመሪያ ወደ ትክክለኛው መንገድ ወደ ኢማን ወደ ነቢዩ ሱና ራሱን ማዘጋጀት መቻል አለበት። የዛኔ አላህ ወደ ቀጥተኛው መንገድ ይመራዋል። ይሄ ብቻም አይደለም። ወዩክሪጁሁም ሚነ ዙሉማቲ ኢለ ኑሪ ቢኢዝኒ ድቅድቅ ጋለ ከመሀይምነት ጨለማ ከማእስያ ጨለማ ያወጣቸዋል ወደ ግላጭ ሆነ ኑር ወያህዲህም ኢላ ስራጢን ሙስተቂም ወደ ዲነል ኢስላም ራሱ በዚሁ አይነት እይታውና ኢማኑ ይመራዋል ይላል። ለቀድ ከፈረ ለዚነ ቃሉ ኢነላሃ ላሃ ሁወል መሲሁ ብኑ መርያም አላሁ ስብሓነ ወተዓላ ስለ መሲሖች መናገር ጀመረ። ሀዚህ ላም ተውጢየቱ ልልቀሰም ይባላል። በና ወላሂ ብሎ መማሉ ነው። አላህ ቀድ ከፈረ ለዚነ ቃሉ ኢነ ሁወል መሲሁ ብኑ መርያም ጌታ አላህ ማለት إيسان ومسيحنا يا رسول بقرت كفر والنعلت كفر والد قل مهون إلى الله سبحانه وتعالى ترو قل يا محمد بله تأيك آتشو اندي بلو يملوتن سوج فمن يملك من الله شيئا إن أراد أن يهلك المسيح ابن مريم وأمه ومن في الأرض جميعا راس مسيحنا ولا جناتونم እዚህ ምድር ላይ ያለውንም خلق ሁሉ ሽክ አርጎ አላህ ሊጨርስ በፈለገ ሰዓት ማን ነው የሚያድነው? ማን ነው የሚያተርፈው? ማን ነው ባለቤት ሊሆን የሚችለው? ጌታ ከሆነ ከዚህ አደጋ እና ከሚሞቱት ከሚጠፉት ሰዎች ጋር መሆን አልነበረበትም። ጠይቃቸው እስቲ ያ ሙሐመድ ይላል አላሁ ስብሐነሁ ወተዓላ። ወሊላሂ ሙልኩ ሰማዋት ወልአርድ ወማ በይነሁማ አላህ ጌትነቱ ኻሊቅነቱ የተሟላ ነው። ምን የሚገርም ነገር አለ? ከአንዲት ሴት ያለ አባት አላህ መክለቁ ምንም የሚያጅብ ነገር አይደለም። ሰማይና ምድርን ከልቆ የለ እንዴ? ምንም የሚገርም ነገር የለም። ጌታ ሊያስብለው የሚችል ነገር አንድም ነገር የለም። የሚገርም ነገር ስንት ነገር ከልቋል። የክሉቁ ማይሻ በፈለገ መልኩ ይከልቃል ጌታ አላህ። እሱንማ እናት ኖራ እኮ ያለ አባት ነው የከለቀው። አደምን ያለ አባትም ያለ እናትም ከልቆ የለ እንዴ? ምን ችግር አለበት ለአላህ? ወላሁ አላ ኩል ሸይን ቀዲር። የፈለገውን ሊያደርግና የፈለገውን ሊወስን የፈለገውን ሊሰራ ቻይ ጌታ ነው። ሙሉ ችሎታ አለው። وقالت اليهود والنصارى ናህኑ أبناء الله የሰው ልጅ? ውስጡ ሲበላሽ ነው ተራ ንግግር መናገር የሚያበዛው። ውስጡ ሲነቅዝ ነው በኩፍ በኒፋቅ በተለያየ በተበለሻሹ ነገሮች ውስጡ ከነቀዘ ተራ ነገር መልቀም ያበዛል። ተራ ተራ የሆነ ነገር ምንም ፋይዳ የሌለው ነገር ሲያወራ ታየዋለን። የሰው ልጅ ትልቅ ነገር የሚያስበው የሰው ልጅ ትልቅ ነገር የሚናገረው ውስጡ ትልቅ ሲሆን ነው። ውስጡ ተራ ከሆነ ውስጡ የዘቀጠ ከሆነ የወረደ የወረደ ነገር ሲለቅም ታየዋለህ። ተራ ነገሮች ላይ ሰዎች ይሁዳና ነሳራዎች በጣም የሚገርም ነገር ነቢዩ ጋር መጥተው ውስን የሆኑ በኑ ነዲር፣ በኑ ቀይኑቃ ብለን ቅድም የገለጽናቸው የመዲና ላይ ይኖሩ የነበሩት እኛ እኮ ማለት ናህኑ ሚንላህ بمنزلة الأبناء من الآباء ونحن أحباؤه لأننا على دينه الله قال يعلم بوتا تلك بوتانا ልጅ ለወላጅ አባቱ ያለው ቦታ ነው ያለን። አባት ለልጁ ያለው ቦታ ነው አላህ ጋር ያለን። የሚወደን የሚያፈቅረን ጌታ ነው። አይቀጣንም፣ አንተ እንደምትለው አይደለም አሉ። እነዚህ ግሩፖች ብለው እንደወጡ ነው አያቱ ቁርአን ወረደ ነቢዩ ጋር